አላህ ይብቃ ነገር አላ ሌላ ዲን መቃሪ ክርስቲያኑ ሃይማኖት ለማኑ ለአራት ማባራት ስለዚህ የምንሰራው ስራ በተቻለ መጠን ሪያ የገባበት ነው የለበትም። አንድ ሰው ሰደቃ ሰጥተው ገንዘብ ሰጥቶ ግን ለሰዎች ለሚሰጥ ከሆነ ትርፍ የለውም። ኢላ ይሄ ገንዘብ ራሱ ወደ ጃሃንም ሳት እንዲገባ ያደርገዋል ማለት ነው። አንድ ሰው ስራ አስፈዶ ሰዎች እንዲመለከቱት የሚሰጥ ከሆነ ሰዎች ለሱ አስተጋገድ ስነ ስርዓት እንዲያምር ብሎ የሚም እንደዚህ ይመለከቱኛል ይሰሙኛል የሚሰጥ ከሆነ ትርፍ የለውም ማለት ነው። አንድ ባለ ተቀባይነት የሚኖረው የመጀመሪያው መስፈርት ምንድነው? ለአላሁ ማንራት ተብለው መሰራት ይጠበቅበታል። ላይ የማንሳት የፈለኩትና ሁለተኛው ሃይማኖት ምንድነው? ሁለተኛው የሚያስፈልገው መስፈርት ለኢባዳ ኢትባ አረቱ ሊኖረን ይገባል። የትኛውንም የአምልኮ ተግባር ስንፈጽም የትኛውን የኢባዳ ተግባር ስንፈጽም ኢትባ አረቱ መኖር አለብን። መነቢያትን አለ ስራት ወሰላም መንገድ መከተል አለብን ማለት ነው። የእሳቸውን መንገድ የማንከተል ከሆነ ዋጋ የለው አላህና ሙስልምነት ወማራዳኩም ረሱሉ ፈኹዙ መልእክተኛ የሰጣችሁ ነገር ተቀበሉ፣ መልእክተኛው የሰጣችሁ ነገር ተቀበሉ። ወማ ነሃኩም አንሁ ፈንተሁ፣ መልእክተኛው ከከለከላችሁ ደግሞ ሙሉ በሙሉ ተከልከሉ ስለዚህ አንድ ሰው ኢባዳ ሲሰራ እንዳባት ሁለት መስፈርት አለው። የመጀመሪያ ክላስ ነው፣ ሁለተኛ ነው። ኢትባ ማለት ማለት ነው የታተነምን መከተል ማለት ምን ማለት ይህ ነው። በርካታ ሰዎች አነጋጋሪነት ጥያቄ ማለት ነው። ለዛ ስለመከተል ሲባል ማለት ነው የእሳቸውን ሱና መከተል አለብን። እሳቸው በላይ መከተለን ስራው መሰራት አለበት ማለት ማለት ነው። ለምሳሌ ሙስና ማለት ማለት ማለት በተለያየ ይችላል በተለያየ ትርጉም የተለያየ ትርጓሜ ተሰጥቶታል። ነገር ግን አጠቃላይ የሱና ትርጉም ማለት ነው አሱና ማለት ምንድነው? ይሄ ማካን ይሄ ጠሪቀቱ ማካን አለ ነቢ ሰለም እነል አቅዋል ወልአቅዋል ማለት ነው። አንድ አንድ ሰው ስራውን ሲሰራ ሁለት ጥያቄዎች ማስተካከል አለበት። የመጀመሪያ በውስጡ ነው ስራቱ ማማራት አለበት። ሁለተኛ የሚሰራው ስራ ልብ በሉ የሚሰራው ስራ እየሰራው ራሱ ትርፍ ሊያገኝ ይችላል የእነዚህ ሶስት ጥያቄዎች ማስከተል አለበት። ሱና ማለት ማለት ነው መሳሰልም የነበሩበት መንገድ ማለት ነው። ከንግግር የመጀመሪያው መሳሰልም ያዘዙት መሆን አለበት። የሚሰራው ስራ መሳሰልም ያዘዙት ሊሆን ይገባል። የመጀመሪያው ሁለተኛው መሳሰልም የሰሩት ሊሆን ይገባል። ተግባር ሊኖር ይገባል ማለት ነው። መሳሰልም ያልሰሩትን ስራ የሚሰራ ከሆነ የራሱ ችግር ነው። ሁለት ማለት ነው። ሶስተኛው ተጥሪ ነው። ተጥሪ ማለት ሰሃቦች ሲሰሩ አይተው ዝም ያሉ ሰሃቦች ሲሰሩ አይተው ዝም ብለዋል ማለት ማለት ነው። ተስማምተዋል ማለት ነው። ለዚህ ለዚህ ሶስት ነገራቶች ሊሟሉ ይገባል። አንድ ሰው የትኛውን የኢባዳ ተግባር ሲፈጽም ለአላህ ነው ብሎ የሚፈጽም ይህ አጀር አገኝበታለሁ ብሎ የሚፈጽም ከሆነ እነዚህ ሶስት የኢባዳ መስፈርቶች፣ የሱና መስፈርቶች ሊያሟላ ይገባል። ልክ በል የመጀመሪያው ነፍስ አልሰለም በዛ ነገር አዝገውበታል ወይ ማለት አለበት። ነፍስ አልሰለም ያላዘዙት ከሆነ የመጀመሪያው፣ ሁለተኛ ነፍስ አልሰለም ያሰሩት ከሆነ ያሰሩት ከሆነ አንድ ተግባር በተግባር ያላሳዩም ከሆነ በሶስተኛ ደረጃ ደግሞ ሰሃቦች ሲሰሩ ታይተው ዝም ያላሉ ከሆነ ይህ ትልቅ ችግር ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ምናል የማመኑ ሰው መሳተልን ማከት እንዳለብን በበርካታ የቁርአን ሲታይ ይናገራል። ያ ወለኛ ምናምን ያምና ሰዎች አጥላህ አጥራ አላህና መልእክተኛውን ታዘዙ ይላል። በሌላም የቁርአን ላይ ምናል ወመን አጣ ወመን አጣ ረሱላ ፈቀድ አጣ አላህ መልእክተኛውን የሚታዘዝ ሰው ካለ በእርግጥ ማን ታዟል? አላህ እንደታዘዘ የሚቆጠር መልእክተኛውን መታዘዝ ማለት ነው። ይህንን ተግባር የማንፈጽም ከሆነ ዛሬ ሰዎች ባሉ በተቃራኒ ማለት ነው ይህን ተግባር የማንፈጽም የምንሰራው ስራ የምንሰራው ኢባዳ ምን የማን እንኳን ነፋፈለን ያሰሩ ያላዘዙትና ሳቦች ሲሰሩ ታይተው ዘን ያላሩት ሆነ ይህ ምን ተብሎ ይጠራል? ምን ተብሎ ይጠራል? ቢዳ ይሆናል፣ አዲስ ፈጠራ ማለት ስለዚህ ሸርጥ ነው አንድ ሰው የትኛውም የአምልኮ ተግባር ሲፈጽም እነዚህን መስፈርቶች መሟላት አለበት ማለት ነው። ይህን የማያደርግ ከሆነ አላህ ስብሐ ወተዓላ አስጠንቅቋል። ፈሊያሕዘሪ ለዚነ ዩኻሊፉነ አን አምሪሂ አን ቱሲበሁም ፊትነቱን አው ዩሲበሁም ዐዛቡን አሊም وليحذر الذين نجاكوا تتنبقوا وليحذر الذين نجاكوا تتنبقوا وليحذر الذين يخالفوا عن امره ከአንተ ትእዛዝ የሚቃረኑ ማለት ነው ነፍሳትንም ጋር የሚቃረኑ ሰዎች ይጠንቀቋል አንቱ ሲሆን ፊትነቱን አው ሲሆን አዛዙን አጭማል አንቱ ሲሆን ፊትነቱን ፊትና እንዳያጋጥማቸው የሚያደርጉ ይጠንቀቋል ፊትና ማለት ምንድን ነው አንፍትና ማለት ትልቁ ነው ትልቁ ፊትና ምንድን ልክ ነው። ልክ እንዳያጋጥማቸው ይጓል ኢማም አህመድ በፈሰሩት ማለት ነው። ሌላው ሰዎች ትልቁ ፊትና ቢዳ ቢዳ እንዳያገኛቸው የአንተን ትእዛዝ ከመጣ በኋላ የሚቃረሩ ሰዎች ካሉ አንተ ሲሆን ፊትነቱ ወይም ደግሞ ይህ በእኛ ውስጥ ነው ፊትና የሚያጋጥማቸው። በአፈራ ደግሞ አው ሙሲበው አዛብ አሊም የሆነው ቅጣት እንዳያገኛቸው ይጓል። ስለዚህ ይህ ለሚያስከተል ቁርአን ያንደረገው የነካሰለ የመጡበት መንገድ ፋና በፋና መከተል አለብን። በርካታ ሰዎች ሲባል ይወናበዳል። ነሳተለን በደረሰበት መልኩ መደረሰት፣ ነሳተለን በተራበኑበት መልኩ መራመድ፣ ነሳተለን እንደዚህ ይህ አይደለም እንደዚህ አይነት ሳይሆን የአምልኮ ተግባር ሆነ ማለት ነው። ዛሬ አንተ መኪና ምትፈበር ይህ ችግር የለም። ምክንያቱም አላህ ማሰና በቁርአን ውስጥ የነገረ ነው። ይህ የሰዎች ነገር ነው። በእኛ ጉዳይ ሰዎች ይናሉ። ነገር ግን የአኼራ ጉዳይ ከሆነ የዲን ጉዳይ ከሆነ ነሳተለን ምን ማድረግ አለባቸው? ማድረግ አለባቸው። ይህን አላህ ማሰና ባለው ማስመት ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም ኢስላም ዲናን ያ ሀጀት ወዳሻላ ማለት አለው ማለት ዛሬ አትመምቱ አለውና አትመምቱ ለኩም ዲናን ሃይማኖታችሁ ለእናንተ ሞልቼላችኋለሁ አለ አለማን ያለ አላህ ማለት ማለት ምን ነው የተሞላው ዲና ነው የተሞላው ዲና የተሞላው ምንድን ነው የተሞላው ዲናችሁ ለእናንተ ሞልቼላችኋለሁ አለ አለውና አትመምቱ ለኩም ምን ምን የተሞላው ዲና ማለት ነው ዲናችሁ ተሞልቶላችኋል ወአትመምቱ አለይኩም ኒዕመቲ ቀልጤ ላይ ደግሞ በእናንተ ደንግናለሁ እኔ ጠባ በእናንተ ላይ ደንግናለሁ ወረሲቱ አለይኩም እስላመዲና በእናንተ ላይ ደግሞ እስልምና ከሊል ምን መርኬላችኋለሁ እስልምና ማለት ማለት ነው ስለዚህ ይህ ለእኛ የተመረጠና ሃይማኖት እስልምና እስልምናችን ሊቋቋም የሚችለው ቅድም የነበረው ሁለት መስፈርት ነው ይህንን የማናሟላ ከሆነ ደግሞ ውድቀት ነው የሚሆንብን ማለት ነው ሁለቱም የኢባዳ መስፈርቶች ማናሟላ የምንሰራ ከሆነ ውድቀት ነው የሚሆንብን ሁለቱም አላህ ስብሐ ወተዓላ በአንድ ቁርአን ላይ ተጠቅሷል አንስቷቸዋል። ይህም በሱረት ውስጥ የመጨረሻ የቁርአን አያ ነው። አላህ ቃል فمن كان يرجو لقاء ربه فليعمل عملا صالحا فمن كان يرجو لقاء ربه የጌታውን መገናኘት የሚከጅል ሰው ካለ የጌታውን መገናኘት የሚከጅል ሰው ካለ ፈሊያመል አመለን ሳሊሐን ምን በጎ በጣም ጥሩን የሆነ ስራ ይስራ። ጥሩን የሆነ ስራ ማለት አልእኽላስ ወልኢስቲባ የተሞላበትን ስራ ይስራ። ወሊያመል አመለን ሳሊሐ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ በጌታው አምልኮ አንድን እንዳያጋራል። لازم الله سبحانه وتعالى بسورة الملك من أن تبارك الذي بيده الملك وهو على كل شيء قدير الله سبحانه وتعالى قرر تبارك الذي الله قرر يدنا قرر تبارك الذي بيده الملك ما بدون جهة قرر من هذا وهو على كل شيء قدير السورة الملك بقول لنا بقى إسرائيل ونو جهة قرر الذي خلق الموت والحياة ليبلوكم أيكم أحسن عملا الذي الله سبحانه وتعالى ملك يعني، الذي خلق الموت موت يبتر الذي دمه والحياة ህይወትን የፈጠራል ለምን የተፈጠረው ህይወትና ሞት የብሎት የሚፈጥናችሁ ነው አዩኩም አሰኑ አመላ የትኞቻችሁ መልካም ሰዎች እንደሆናችሁ ይፈትናችኋል ይህንን የቁርአን ያት ይፈትን ሱበይን ያሉ ይላል ሱበይና ታላቁ ታሪክ ማለት ነው ታላቅ አይ ይህን ፈምላል ሁለት ናቸዋል እነዚህ ነገራቶች ሁለት ናቸው ሁለት ነገራቶች ያጠቃላል በአጭሩ ኢስቲባ እና ኢኽላስ ማለት ነው ስለዚህ የምንሰራው ስራ የኽላስ ከልባችን ጋር የሚገናኘው ሁለተኛው ስራ የሚሆነው ነው ኢቲባን ኢንሳን አለይሂ ሰላቱ ሰላም የትክክለኛ የሳቸው መስመር የተከተለ ምን አለበት። ይህ ሲባል በርካታ ሰዎች የሚያስቡት ምንድን ነው? መናሀጅ እዚህ ሳይካተት ነው የሚሉ አዘማመት አላለ ወይም ይባላል። መናሀጅ ማለት አካሄድ ማለት ነው። ሸሪያ ብቻ አይደለም፣ መናሀጅ ራሱ ውስጥ ይካተታል። አላህ ስብሐ ወተዓላ ሊኩል ነቢይን ጀዐልና ሸሪዐተን ወሚንሃጃ እያንዳንዱ ነቢይ አለ እያንዳንዱ ነቢይ ምን አድርገናል? ሸሪዐተን ሸሪያን አድርገናል። ሸሪያን ጊዜ የሚነገር አድርገለታል። ሁለተኛ ደግሞ ወሚን ሀዛ መናጅ አድርገለታል። መናጅ ማለት ማለት ነው። ያንን የኢባዳ ተግባር እንዴት አድርጎ እንደሚፈጽም ምን አድርገለታል? መንገድን አበጅታ ማለት ነው። ስለዚህ እያንዳንዱ ሰው የኢባዳ ተግባር የሚፈጽም እነዚህ ጥያቄዎች መሰረት ማድረግ አለበት። ምክንያቱም እናንተ ኢባዳ የምንፈጽመው አጅን ለማግኘት አለ አጅን ለማግኘት እያሰብን ኖሮ ጎንበስ ብለን ለአላህ ከአላህ ረህመት የምንባል ከሆነ ይህ አይኖረው ማለት ነው። ስለዚህ አንድ ሰው የትኛውን ስራ ሲሰራ ሁለቱ ነገራቶች ምን ሴንሴት ማድረግ አለበት? የመጀመሪያው ከልብ ጋር ምንካለመ ስራት ማለት ለአንድ አብዬ የሚሰራ ወይ የመጀመሪያ ጥያቄ ነው። ሁለተኛ የትኛውን የአምልኮ ተግባር ሲሰጥ ነብሳሰለም ሰርተውታል ወይ ሳልተውበታል፣ ካልሆነ ደግሞ ሰሃቦች ሲሰሩ አይተው ዝም ብለውታል የሚለውን ነገር መደምደቅ አለብ ማለት ነው። አላህ ስብሐ ይህን በማስመሰል በርካታ የቁርአን አንቀጾች ነገር ግን ይህ ለዛሬ ነው። ከዚህ ተቃራኒ የሆኑ ደግሞ ስለጃና ስለመሳሰሉት ነገራቶች ይቻላል በቀጣይ ፕሮግራሞቻችን የምንመለከተው ነው የሚሆነው ማለት ነው። በቀጣይ ፕሮግራሞቻችን እንመለከታለን። አሁን ጥያቄው ወደ እናንተ ጥያቄውን አቀርባለሁ። የቡዝ የማስቀሩ ጥያቄውን አቀርባለሁ። ዳዋ ማለት ነው። አጠቃላይ ጥያቄ ነው። መልሶን ስንመለስ ወይስ እጀባ